بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته القيامة بمجمع درجة القيامة مالت الله فيت مقوم مالت قيامة مقوم قيامة يبالال قامة قومة يقوم يقومان ቃመ የቆሙ ይቆማል ቅያመን ነበረ መቆምን ቅያመተን ይባላል ቅያመተን የሚባለው ምንድነው ፈዕለቱን ሊመረቱን ወፍዕለቱን ሊሀይአቲን ይላሉ ፈዕለቱን ፈዕለቱን ፈዕለቱን ሊመረቲን ከጀልሳ ወፊዕለቱን ሊሀይአቲን ከጅልሳ ይላሉ መራ ማለት አንዱ ይቆማል ህዝቡ መመላለስ የሌለው መቆም ስለሆነ ቅያማ ይባላል። ይህ በአረብኛ ቀዋኢድ ያለ ነው። ቅያም ነበረ ቃመ የቆሙ ቅያምን ቅያመተን የሆነው ቅያመተን የሆነው ፈዕለቱን ሊመረትን ከጀልሳ ወፊዕለቱን ሊሀይአትን ሊሀይአትን ከጅልሳ ይላሉ። ይሄ ትልቅ ቃይዳ ነው በአረብኛ። አሁን ስለዚህ አይደለም የምናወራው። ለማንኛውም ቅያማ ማለት አላፊት መቆም ማለት ነው። ቅያማ ማለት አላህ ፊት መቆም ማለት ነው። ኸይረን አህበቱል ኪራም ኢንሻአላህ ተርሚኖሎጂዎቹ ላይ ትኩረት እናደርጋለን። አልቅያማ ተብሏል፣ አሳአ ተብሏል። ሳአ ማለት ሰዓቲቱ ማለት ነው። ዓለም የምትዘጋበት ዓለም የምታበቃበትና ሰዎች ወደ ሌላኛው ዓለም የሚሸጋገሩበት ነው። ያቺ ساعة ትባላለች። الساعة ስለዚህ አሽራት ማለት አሽራት ማለት ምልክቶች ማለት ነው። أشراط ምልክቶች ለአንድ ነገር መከሰት precondition የሆኑ ምልክቶች ናቸው። አሽራጥ ተብሏል። علامات ተብሏል። አሽራጥ ሰዓ አላማት ሰዓ ወይንም أمارات ተብሏል። አማራት አማራት አማራት አሽራጥ ወይንም ደግሞ አላማት መርሐባን። ስለዚህ አልቅያማ አላህ ፊት ሰዎች ሁሉ የሚቆሙበት ጅኖችም ሁሉ የሚቆሙበት ወጃአ ረቡከ ወልመለኩ ሰፋን ሰፋ የተባለበት መላእክቶች በሰዎችና በጅኖች ዙሪያ ከሰልፍ በኋላ ሰልፍን ሰርተው የአላህን ችሎት የሚያስከብሩበት እለት ነው። ያ ነው የቂያማ እለት። ይህንን የቂያማ እለት አላህ ሱብሓነሁ ወተዓላ አሳአ ብሏታል። አሳአ የስአሉነከ አን ሳአቲ አያነ ሙርሳሃ ስለ ሰዓቲቷ ይጠይቁሃል መከፈቻዋ መች ነው ብለው ፊማ አንተ ሚን ዚክራሃ አንተ ከሷ እውቀት በምን ውስጥ ነህ? ኢላ ረቢከ ሙንተሃሃ የሷ እውቀት ማብቂያው መጨረሻው እጌታህ ዘንድ ነው ይላል አላህ። ስለዚህ እቺ አላህ እንጂ ማንም አያውቃትም። መች እንደምትከፈት መች ማለት በስፔሲፊክ ደይ አይታወቅም። ግን ምልክቶች አሉ። እነኚህ ምልክቶች ከታዩ ሰዎች ሊዘጋጁ ይገባል ማለት ነው። የቂያማ መቅረብ ምልክቶች ናቸው። ስለዚህ የቂያማ መቅረብ ምልክቶች ናቸው። ሰዎች ይዘጋሉ። ቂያማ ቂያማ ሰዎች ከሞት የሚነሱበት ዕለት ነው። ግን የእያንዳንዱ ሰው ደግሞ ቂያማ አለ። የእያንዳንዱ ሰው ቂያማ ሰውየው ከዚህ ዓለም በሞት ሲለይ ነው። ሰውየው ከዚህ ዓለም በሞት ሲለይ ቃመት ቂያመቱ ይባላል። ቂያማ ቆምበት። ምክንያቱም ወደኋላ ተመልሶ ስህተቱን የሚያርምበት እድል ስለሌለው ቃለ ረብ ርጅዑን ጌታዬ ሆይ መልሱኝ ይላል። ጌታዬ ሆይ መልሰኝ ወደ ዱንያ ይላል። ቃለ ረቢ እርጂዑን መመለስ አለ የለም። ስለዚህ እያንዳንዱ ሰው ሲሞት ቂያማው ቆመ ይባላል። ከዛ ሰዎች እንዳለ በአንድ ላይ ስለሚነሱ ነው ልዩ ትኩረት የተሰጣተኝ ማናችንም ዑምራችን ሲያበቃ ዑምራችን መች እንደሆነ በስንት እንደሚያበቃ አናቅም። ሰዎች በድንገት ይሞታሉ፣ በመኪና አደጋ፣ በወረርሽኝ፣ በኢንፌክሽን አጀላቸው በተለያየ መልክ ይገለጻል ማለት ነው። ስለዚህ አጀላቸው ሲደርስ ሰዎች ወደ ኋላ አይቆዩም፣ አይዘገዩም፣ ቀድመውን ዱንያን ለቀው አይሄዱም። ስለዚህ መቼ እንደምንሞት ስለማናቅ ራሳችንን ማዘጋጀት አለብን። በተለይ ደግሞ የቂያማ ምልክቶች ሲታዩ ለቂያማ እለት ስንቅን ማዘጋጀት አለብን። ስንቅን ማዘጋጀት አለብን። ስለዚህ አላሁ ጀለ ወአላ ወደ ሐጅ የሚሄዱ ሰዎችን ወተዘወዱ አለ ስንቅን ያዙ ተሰነቁ ፈኢነ ኸይረ ዛዲ ተቅዋ ግን ከስንቅ ሁሉ በላጩ አላህን መፍራት ነው ለምን አላህን መፍራት ነው አላህን የፈራ ሰው የቂያ ማለት ነጃ ስለሚወጣ ማለት ነው የቂያ ማለት ነጃ ስለሚወጣ በመጀመሪያ ደረጃ አላህ ስብሓንሁ ወተዓላ ቂያማን በተመለከተ አመ የተሳአሉን ሰዎች ስለምን ይጠያየቃሉ? አኒነ በኢል አዚም ስለ ታላቁ ዜና ነው እንዴ ይላል። ታላቁ ዜና ብሎ ጠርቶታል አላህ። አኒነ በኢል አዚም ታላቁ ዜና ነው የተባለው። የመጨረሻው ዜና ታላቁ ዜና ነው። فريق في الجنة وفريق في السعير የሚባልበት ነው። ያን ቀን ነጃ የወጣ ሰው በእርግጥ ነጃ ወጣ ይባላል። ወመን ተክት ሰይአቲ የውመኢዝን ፈቀድ ረሒምተሁ ያንን ቀን የቅያማን ዕለት ከክፉ ነገር የጠበቅከው ሰው በእርግጥ አዝነህለታል وذلك هو الفوز العظيم ያ ታላቅ ስኬት ነው እንደዚህ ነው መላይኮቹ ያሉት في سورة غافر ስለዚህ أحبتي أحبتي የቅያማ ምልክቶች ሲባል ቅያማን ራሱ full ግንዛቤ ልናገኝ ይገባል የቅያማን ዕለት ራሱ full ግንዛቤ ልናገኝ ይገባል ስለዚህ አላህ سبحانه وتعالى የቅያማን ዕለት አንደኛ ويسألونك عن الجبال ስለ ተራሮች ይጠይቁሃል ፈቁል የንስፉሃ ረቢ ነስፋ ጌታዬ ፍጹም መበታተንን ይበታትናታል ፈየዘሩሃ ቃአን ሰፍሰፈን አለ አባጣ ጎርባጣ የሌለባት ቁልቁለት አቀበት የሌለባት አድርጎ ምድርን አላህ ለጥ ያደርጋታል ተራሮችን ከራሱ አንስቶ ወተረል ጅባላ ተራሮችን ታያለህ ተሕሰቡሃ ጃሚደተን በቦታቸው የጸኑ መስለው ይታዩሃል። ወህየ ተሙሩ መረ ሰሓብ የአላህ ትእዛዝ ሲመጣ ግን እንደ ዳመና አይነት መሄድን ይሄዳሉ ይላል ጀለ ወዓላ። ተራሮች ከቦታቸው ተነቅለው ይሄዳሉ፣ ምድር በሌላ ምድር ትተካለች። ይሄ ታላቅ ዜና ነው። አላህ ሱብሓነሁ ወተዓላ ይህችን ቅያማን በተለያየ ስም ጠርቷታል። ቅያማን በተለያየ ስም ጠርቷታል። አልቅያማ የውሙል ቅያማ አልቅያማ አሳአ ተብላለች አልጋፊያ ተብላለች ሸፋኝ ለምን ሰዎችን ሁሉ በመከራ ስለምታዳረስ አልራሽያ ተብላለች አጣማ ተብላለች አጣማ ታላቋ መከራ ተብላ ተጠርታለች አሳኻ ጩኸት የሚበዛበት ስለሆነ ጧሂቱ ተብላለች አልሃቃ በእውነት ተከፍታችቱ ተብላለች አልቃሪያ ልብን የምታንኳኳ ተብላ ተጠርታለች። አልቃሪያ አልዋቂያ ተከፋችቱ ማንም የማያስተባብሎ አላሁ ጀለ ወአላ በዚህ ስም ጠርቷታል። ስለዚህ የቂያማ ግንዛቤ ካለን አሁን የቂያማ ምልክቶችን መዘርዘር እንጀምራለን ኢንሻአላህ። መርሐባ። ስለዚህ አላማቱ ሰዓ የቂያማ ምልክቶች አላማቱ ሰዓ አለቲ ተሐቀቀት በመጀመሪያ ደረጃ አላማቱ ሰዓ አሱግራ አለቲ ተሐቀቀት እስካሁን እስካሁን በደረስንበት እስከደረስንበት ጊዜ የተረጋገጡ የተረጋገጡ የቂያማ ምልክቶች አሉ። የተረጋገጡ የቂያማ ምልክቶች አሉ። ኸይር እስካሁን እስከደረስንበት ጊዜ የተረጋገጡ የቂያማ ምልክቶች አሉ። በመጀመሪያ ደረጃ የነብዩ ሰለላሁ ዐለይሂ ወሰለም መላክ ራሱ ለቅያማ ምልክት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የመሃል ጣታቸውንና ጠቋሚ ጣታቸውን አንድ ላይ አቆራኝተው ቡኢቱ አና ወሳአቱ ሀከዛ እኔና ቅያማ እንዲና እንዲሆነን ነው የተላክ ነው ይላሉ። የመሃል ጣታቸውንና ውስጣ ይባላል እና ጠቋሚ ጣታቸውን እኔ እኔ እና ሰዓቲቱ እንደዚህና እንደዚህ ሆነና የተላክ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም በመላካቸው በመላካቸው የታየ ምልክት አለ የታየ ምልክት አለ። አንደኛ አንደኛ ሚን ጀዚረቲል አረብ ሚን ጀዚረቲል አረብ ሻም ወይንም ቡስራ ይባላል። ሻም አካባቢ ያሉ ግመሎች አባአት ለሁ አባአት ለሁ አዕናቁል ጅማል የግመል የግመል አንገቶች ያበሩለት ቁሱሩ ሻም የሻም ህንፃዎች ያበሩለት የሆነ ብርሃን ከሂጃዝ ሂጃዝ ምድር ወጥቷል ፈንጥቋል ከሂጃዝ ምድር ከሂጃዝ ወይንም ሂጃዝ የሚባለው መካ መዲና ጣይፍ ከዛ ምድር የፈለቀው ብርሃን የሻምን ህንፃዎችን አብርቷል። እዛ ያሉ ግመሎች አንገታቸው ላይ አርፎ አንጸባርቋል። ይሄ የቂያማ ምልክት ነው። ወደ 650 አራተኛ ميلادي የተከሰተ ሁለተኛ ሁለተኛ በነብዩ صلى الله عليه وسلم ዘመን እሳቸው ከተላኩ በኋላ ሙሽሪኮቹ የነብዩ صلى الله عليه وسلم ነብይነት እንዲቀበሉ ወይንም እንዳያስተባብሉ አላህ የሰጣቸው ምልክት አለ። ያም የጨረቃን መሰንጠቅ ነው። የጨረቃን መሰንጠቅ በተመለከተ ጎግል ላይ searching ላይ ሂዱና the splitting of the moon የጨረቃ መሰንጠቅ በሉ ዝርዝር ጉዳይ ታገኛላችሁ። the splitting of the moon then ጨረቃ ተሰንጥቃለች። ለነብዩ ሰለላሁ ዐለይሂ ወሰለም ተአምር ይህም ይህም አላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ምን ይላል? اقتربت الساعه ወንሸቅ አልቀመር ይላል እቅተረበት ሰዓቱ ወንሸቅ አልቀመሩ እቅተረበት ሰዓቱ ሰዓቲቷ ቀረበች ጨረቃን ተከፈለች ይላል ይሄ አሁን በነቢ ስ ሰለም ዘመን የተከሰተ ያለፈ ነው አሁን ደግሞ ፊ አኺር ዘማን አሁን እኛ ያለንበት መሆኑን የምንረዳበት ነገር አለ አኺሩ ዘማን ነው የሚባለው አሁን ክስተቶችን እያነሳን እንነጋገራለን ወይ ኢንሻአላህ ከቂያማ ምልክቶች መካከል አንደኛ ተጣውሉ الناس في ቡንያን ይህን ትይዙልኛላችሁ ተጣውሉ الناس في ቡንያን ማለት ሰዎች በህንፃ ርዝመቶች መሽቀዳደማቸው በህንፃ ርዝመት መሽቀዳደም በአረብ ሀገር በአውሮፓ በአሜሪካ በተለያዩ ሀገሮች ሰማይ ጠቀብ ፎቆች ይባላሉ ሰማይ ተቀፍ ስለዚህ ተፋወለ ማለት በርዝመት ተስቀዳደመ ነው። ተፋአለ ይተፋአሉ ተፋኡለን ሙዳረባ ይባላል። ሙፋአላ ሙሻረካ ነው። ምን ባብል ሙሻረካ ተፋወለ ይተፋወሉ ተጣውለ በርዝመት ተስቀዳደመ ይስቀዳደማል መሽቀዳደምን። ስለዚህ በፎቆች ርዝመት መስቀዳደም ተቃማ ምልክት አንዱ ነው። ስለዚህ ዱባይ ላይ ያለው ህንጻ ከዓለም አንደኛ ህንጻ ይባላል። አሜሪካ መንታዎቹ ህንጻው ሌላ ቦታ እንደዚህ እየተባለ ሰዎች ይሽቀዳደማሉ። وأن ترى الحفاة ደግሞ በሀገራችን case ም ሌላውንም case ብታዩ وأن ترى ጫማ የሌላቸው የነበሩ العراة ልብስ የሌላቸው እርቃናቸውን የነበሩ ሰዎች رعاء الشاء አለ ፍየል ጠባቂ የነበሩ ሰዎች رعاة يتطاولون في البنيان ከተማ ገብተው ሀብታም ሆነው ሳይማሩ they are not educated they are not literate ሳይሆኑ ከተማሩ ሰዎች በልጠው እጅግ ሀብታም ሆነው ይታያሉ። ወደ ሀገራችን ተመለሱና የመርካቶ ነጋዴዎችን፣ ሀብታሞችን ባለቤቶቻቸው ማን ናቸው ብላችሁ ጠይቁና ከዛ በኋላ ታሪካቸውን ወደ ኋላ አጥኑ። የሚያውቅ ያውቃል። ስለዚህ ሌሎችንም እንደዚሁ ማለት ነው። ተጣውሉና ፊል ሰዎች በንግድ መስጥ ማነው ሰዎች في ቡንያን በህንፃዎች ርዝመት መሽቀዳደማቸው የቂያማ ምልክት ነው። ሁለተኛ كثرة الهرج كثرة الهرج ማለት القتل ግድያ መብዛቱ ግድያ መብዛት የቂያማ ምልክት ነው። كثرة الهرج ተብሏል። حتى أنه لا يدري القاتل لماذا قتل ወልመቅቱሉ ፊማ ቁትል አንደኛ አልቃትል ሊማዛ ገዳይ ራሱ ስለምን እንደገደለ አያውቅም። ተገዳዩ ስለምን እንደተገደለ አያውቅም። ሰዎች ይገላሉ፣ ለምን እንደሚገሉ አያውቁም። ብዙ ሰዎች ይመጣሉ። ተገዳዮቹም ምንድነው የኔ ጥፋቴ ከማለት በስተቀር ቢኖሩ ማለት ነው ስለምን እንደተገደሉ ዊዝ ኖ ሪዝን። ስለዚህ ካር ቦምብስ ይሄ መኪና ላይ የሚጠመዱ ቦምቦች እንደገና ከሰማይ ከጅት ከየጦር አውሮፕላኖች የሚወርዱት ማለት ነው ዱብዳዎች ይሄ ሁሉ ማለት ነው ሰዎችን በጀማዓ ይገላል እና በተለያየ ዓለም ላይ የምናየው የንጹሃን ዜጎች ደም መፍሰስ ሰው ለምን እንደሚገደልና ገዳዩም ለምን እንደሚገድል በማያውቅበት የፖለቲካ ጣጣ ውስጥ ገብቶ ሰው በጣም ብዙ ሞት ይኖራል። ጅምላ ጭራሽ ይባላል። ብዙ ሰዎች ይሞታሉ። ስለዚህ የሟቹ ቁጥር 100 ሺህ ደረሰ ይባላል። 60 ሺህ 80 ሺህ ደረሰ ይባላል። ይሄ እጅግ በጣም ዘግናኝ ነው፣ የንጹሐን ደም መፍሰስ። ስለዚህ ከፍረቱል ሐርብ ይሄ ነው። ዛሬ በሱሪያ የምናየው የቂያማ ምልክት ነው ማለት ነው። በግብጽ ማን ነው በሊብ እንደዚሁ እንደዚሁ የቂያማ ምልክት ነው። እጅግ ብዙ ሰዎች ናቸው የሞቱት። አሁን ደግሞ በቡርማ ማለት ነው የሙስሊሞች መቀሰፍ የቂያማ ምልክት ነው። በሌሎች ሀገሮችም ይሄ ሊከሰት ይችላል ማለት ነው። ይሄ የቂያማ ምልክት ነው። ከዚህ ቀጥሎ ኢንትሻሩ ዚና የዚና መስፋት፣ ዚና ማለት ዝሙት ማለት ነው። የዚና መስፋት፣ የዝሙት መስፋፋት የቂያማ ምልክት ነው። በአሁን ጊዜ አውሮፓ ላይ እናንተ ያላችሁ ሰዎች ታውቃላችሁ፣ አሜሪካ ላይ ያላችሁ ታውቃላችሁ። ስለዚህ እዚህ አፍሪካን ብንመጣ ሰዎች በዝሙት ተቀምደው ብዙ ሰዎች የዝሙት ወንጀል ቪክቲም ሆነው ተጎጂዎች ሆነው እናገኛለን። ስለዚህ ዚና ልክ አዲ ይሆናል። አዲ ማለት የተለመደ ይሆናል። ስለዚህ ዝሙት ዝሙት ድሮ ሰው የሚያፍረው ነገር ነበረ። ሰው የሚዘገንነው ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቢዩ መጥቶ ኢዘሊ ቢዚና ዚናን ፍቀድልኝ የአላህ መልእክተኛ ብሎ ሲላቸው ምንድን ያሉት ነብዩ ሰለላሁ ዐለይሂ ወሰለም አቱሂቡሁ አሉ ትወደዋለህ ይሄንን ሊድንትክ ለሴት ልጅ ትወደዋለህ ተስፋ ላይ ቢሰራ ላ አለ ዘገን ነው አልፈልግም وكذلك الناس لا يحبونه لبناتهم ሰዎች ለሴት ልጆቻቸው አይወዱትም ዚናን አሉ ይህንን አትሕብሁ ሊኡክቲክ ለእህትህ ትወደዋለህ ላ አለ አልወደውም ወከዛሊከ الناس لا يحبونه لأخواتهم ለእህቶቻቸው አይወዱትም ዚናን አሉ አትሕብሁ ሊኡምክ በእናት ላይ ዚና ቢፈጸም ትወደዋለህ ላ አለ ዘገነነው አልወድም ብሎ ሲል ወከዛሊከ الناس لا يحبونه ሊ لا يحبونه وكذلك الناس لا يحبونه لأخواته لأمهاتهم ሰዎች እንደዚሁ ለእናቶቻቸው አይወዱትም ይህንን ነገር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ አንድ ዳዒ ምን ይላል አሜሪካ ላይ ሄጄ አሜሪካ ላይ ሄጄ ከዛም ለምንድን ነው እስላም ዚናን የሚከለክለው ማለት ልክ ሆነ ሴክስን ለምን እስላም ይከለክላል ብሎ ጠየቀኛል ከዛ በኋላ ሲጠይቀኝ ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም አይነት ጠየቅኩት ይላል ይሄ ነገር በእህት ላይ ቢፈጸም ደስ ይልሃል ወይ ይህ ነገር በእናተ ላይ ቢፈጸም ደስ ይላል ብዬ ስጠይቀው አ ዋድ ዝሮን ቢዚን ዋድ ዝሮን ኢዝ ምን አለበት ታዲያ እናቴ ብትፈጽመው እህቴ ብትፈጽመው በእህቴ በእናቴ ላይ ፈጸም ምን አለበት የሷ መብት ነው ብሎ አለኝ ይላል ስለዚህ ሰዎች በአሁኑ ሰዓት በሐዲስና በቁርአን የሚመከሩበት የሚመከሩበት ጊዜ ያለፈ የሚመስል ያህል ቅያማ ቀርቧል ሰዎች ዚናን እንደ ሐላል ቆጥረውታል ከዚህ ቀጥሎ انتشار الربا። ሪባ ማለት انتشار الربا። ሪባ ማለት የወለድ መስፋፋት ነው። ነብዩ صلى الله عليه وسلم ቂያማ በሚደርስበት ጊዜ ሰዎች ከወለድ ንጹህ መሆን ይቸግራቸዋል፣ የወለድ አቧራው ቢያንስ ይደርስባቸዋል ተብሏል። በአሁን ሰዓት እናንተ West ውስጥ ያላችሁ ወንድሞችና እህቶች ታቁታላችሁ ታቁታላችሁ። ስለዚህ ሰዎች እንዴት ከሪባ ንጹህ ለመሆን እንደሚቸገሩ የሚሸጡ መኪናዎች ሪባ አለባቸው፣ የሚገዙ ቤቶች ሪባ አለባቸው። በ installment ነው። ስለዚህ መኪና ሪባ አለበት። حتى حتى ኢንሹራንስ ማለት ነው። ለቤት ኢንሹራንስ ትገባለ፣ ለመኪና ኢንሹራንስ ትገባለህ ለራስ ለልጆች life insurance ይባላል፣ ያንን ትገባለህ ለንብረት property insurance ይባላል፣ ለዛ ትገባለህ ስለዚህ ያንን premium ትከፍላለህ ዘን ኢንሹራንስ እና banking አንድ ላይ ነው የተያያዘው። ለምንድን ነው በሀገራችንም በሌላ በኩልም ኢንሹራንስና banking አንድ ላይ ለምን ይያያዛል? ስለዚህ ሁሉም በሪባ ነው የሚሰራው። በአሁኑ ሰዓት መኪናህን ለመሸጥ ብትፈልግ ወይንም አንድ የጭነት መኪና ኖሮ ማሰማራት ብትፈልግ ለዛ ኢንሹራንስ የገባበትን ወረቀት ካላስክ በስተቀር አይሰማራም መኪና። why? ከዚህ አልፎ እንደገና ደግሞ third party ለሶስተኛ ወገን ኢንሹራንስ ግቡ ተብሏል። ስለዚህ ሰው ለሚገጠው ገና ለሚገጠው ኢንሹራንስ ግባ እና ኢንሹራንስ ምን ምን ተብሎ በአጠቃላይ አይሁድ ስራዎች ናቸው ሰዎችን ከሪባ ውጪ መኖር እንዲቸግራቸው የሚያደርጉ እና ይሄ ሪባ ወይም usury በጣም ጥቂት ሰዎችን usury በጣም ጥቂት ሰዎችን ተጠቃሚ የሚያደርግ usury በጣም ጥቂት ሰዎችን ተጠቃሚ የሚያደርግና ማነው በጣም ጥቂት ሰዎችን ተጠቃሚ የሚያደርግ የብዙዎችን ደም የሚመጥ የሆነ ወለድ ወለድ ይሄ የቂያማ ምልክት ነው። ወለድ መስፋፋት ከዚህ ከዚህ ቀጥሎ انتشار الخمور የኸምር መስፋፋት የኸምር መስፋፋት አሁንም የቂያማ ምልክት ነው። የኸምር መስፋፋት አስካሪ መጠጥ በየቦታው ይሸጣል። እንደውም ነብዩ ሰለላሁ ዐለይሂ ወሰለም በአደባባይ ትጠጣለች ይላሉ። በአደባባይ ትጠጣለች። አሁን በሀገራችን ሄዳችሁ ብትመለከቱ በሰፋፊ ጥላዎች ይዘረጋሉ። በተለይ ከመግሪብ በኋላ ከዛ በኋላ ሰዎች ተሰብስበው ውጭ ነው የሚጠጡት። ውስጥ ሳይሆን ውጭ አስካሪ መጠጦች ይጠጣሉ። አፍሪካን ምድር ብታዩ፣ ሀገራችንን ብታዩ፣ አውሮፓን እንዳለ ብታዩ፣ ራሻን እንዳለ ብታዩ ከጠዋት በቃ ቆርኪው ሲጠረግ ከሜዳ ላይ ቲክ ይላል። ቆርኪው የቢራው ቆርኪ ይጋጫል ማለት ነው። በጣም ዘግናኝ የሆነ ነው። ስለዚህ ይሄ የቂያማ ምልክት ነው። ከዚህ ቀጥሎ እንትሻሩን አዚፋት ወልአጋኒ ወልሙገኒያት ወራቅሳት እንኪሳሩል አዚፋት አዚፍ ማለት በድምጻቸው የሚዘምሩ ሴቶች አንድ ሁለተኛ ደግሞ በድምጻቸው የሚዘምሩ ሴቶች ማለት በድምጻቸው የወንዶችን ልብ በድምጻቸው የወንዶችን ልብ የሚስቡ ሴቶች መብዛታቸው አንጎራጓሪዎች ማለት ነው እንደገና የሙዚቃ መሳሪያ መብዛቱ والأغاني ሙዚቃ ራሱ ሙዚቅ ሙዚቃ ራሱ songs ዘፈን በየጊዜው እየታተመ መውጣቱ በሚገርም ሁኔታ በካሴት በሲዲ ይሰራጫል ማለት ነው። ከበካሴት በ CD በ flash ይሄ እየተሰራ advertisement ተሰርቶለት ይሄ አልበም ይሄ አልበም ተብሎ ተመርቶ ይወጣል። ይሄ የቂያማ ምልክት ነው። والمغنيات ሴት ዘፋኞች እና والراقصات ሴት ዳንሰኞች ይላል። በተለይ الراقصات ነው የተባለው ሴት ዳንሰኞች። በአሁኑ ሰዓት በ west ኡ ያለውን ዘፈን እንይ። ዳንሰኞቹ እንዴት ያሉ ናቸው? እርቃናቸውን እምብርታቸውን እያሳዩ አካላቸውን የአካላቸውን posture እጅግ እጅግ እንትን አድርጎ የአካላቸውን posture የአካላቸውን posture በልዩ ሁኔታ የሚያሳዩ ልብሶችን ለብሰው ይታያሉ። ለዚህ ይደንሳሉ። ራሱ ዳንስ የሚባለው ራሱ የዳንስ training ይሰለጥናሉ። እንደገና እርቃናቸውን የሚደንሱበት ደግሞ night club ተብሎ ይሄ መቋቋሙ የክታማ ምልክት ነው። ከዚህ ቀጥሎ ከዚህ ቀጥሎ ከዚህ ቀጥሎ ለብሰው ያልለበሱ ሴቶች كاسيات አሪያት ማኢላቱን ሙሚላት ካፊያት ለብሰው አሪያት እርቃናቸውን የሆኑ ለፍተው እርቃናቸውን የሆኑ ተዘንብለው ሰዎችን የሚያዘነብሉ እነሱ ወደ ወንጀል ዘንብለው ሰዎችን ወደ ወንጀል የሚያዘነብሉ ሴቶች መምጣታቸው ከዛ በኋላ ሩኡሱሁና ጸጉራቸው ጸጉራቸው ካስናቢል ቡክት እንደ ግመል ትከሻ የሆነ ያዘነበለ ማለት ነው። ይህ ማለት ምንድነው? የጸጉራቸውን style ያበጣጠር style ያቆጣጠር style ልዩ ልዩ አድርገው ከዛ በኋላ tight የሆኑ ልብሶችን ለብሰው ወንዶችን የሚፈትኑ ሴቶች መምጣታቸው የቅያማ ምልክት ነው ማለት ነው። አላህ ይጠብቀን። ከዚህ ቀጥሎ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይህንን የሚያረጋግጡበት ሐዲስ ሐዲስ እናያለን። ቃለ ረሱሉ ሰለላሁ ዐለይሂ ወሰለም سيكون في آخر الزمان خسف ومسخ وقذف ነብዩ ሰለላሁ ዐለይሂ ወሰለም ሰይኩኑ ፊ አኺር ዘማን አኺረ ዘማን ላይ የዘመን መጨረሻ ላይ ይሆናል ከስፉን የመሬት መስጠን ወመስኩን የሰዎች ወደ ሌላ ወደ ሌላ አካል መለወጥ ወደ አውሬ መለወጥ ወቀዝፉን ከሰማይ የሚመጣ ዱብዳ አንዳንድ ነገር ከሰማይ ይመጣል ይላሉ ለምሳሌ በግሪክ ላይ ከሰማይ መርዛማ አሳዎች ዘንበዋል የሆነ ሀገር ላይ መርዛማ እንቁራሪቶች ዘንበዋል። በኖርዌይ ይመስለኛል ትንሽ ራቀ ጊዜ ጣሪያውን ሰንጥቆ ጣሪያውን ሰንጥቆ ወደ ቤት የገባ አንድ ድንጋይ ዱብዳ ማለት ነው በስድስት ሺህ ዶላር ለሙዚየም መሸጡ ትዝ ይለኛል። እንዲህ እንዲህ ያሉ ነገሮች ብቻ ከሰማይ የሚወርዱ ቀዝፍ ይባላል። እነኚህ ነገሮች ይኖራሉ። ቃሉ ወመታ ያ ረሱላህ ይሄ መቼ ነው የሚከሰተው ሲሏቸው ነቢ ስ ሰለም ኢዛ ظهرت المعازف وشربت الخمور አንደኛ ዘፈኖች ሲበዙ ኸምሮችን በአደባባይ ሲጠጡ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እነኚህ የቂያማ ምልክቶች ናቸው። መርሐበን አህበቲ መርሐበን። ከዚህ ቀጥሎ ደግሞ ሐፍሩል አንፋቅ ተብሏል። አንፋቅ ማለት በመሬት ውስጥ የሚያሾልክ ማለት ነው። መሿለኪያ መሿለኪያ በመሬት ውስጥ ተቦርቡሮ የሚሰራ ተብሏል። ግን ቦታው ቢመካ ይላሉ። حفر الأنفاق بمكة መካ አካባቢ መሬት ተቦርቡሮ መሰራት ይላል። ሀጅ ያደረጋችሁ ሰዎች ወይንም መካን የምታውቁ ሰዎች ታውቁታላችሁ። የአንፋቆ ርዝመት እዛ ውስጥ ቬንትሌተር ማለት ነው። ቬንትሌተር ተገጥሞለት መብራት ተገጥሞለት መብራቱ የጠፋ ጊዜ ሰዎች ትንፋሽ እስኪያጥራቸው ድረስ ይደረሳልና እነኚህ አንፋቆች በመካ መሰራታቸው ይሄ የቂያማ ምልክት ነው። ወኡሉው ቡንያሊሃ ከኡሉውል ጅባል እንደገና ህንፃዎቿ የመካ ህንፃዎች ልክ ከመካ ተራሮች ጋር መስተካከላቸው ተብሏል። መካን የሚያውቀው የሚያውቅ ሰው ይህንን መረዳት ይችላል ማለት ነው። ከዚህ ቀጥሎ የቂያማ ምልክት አሁንም ከትናንሾቹ የቂያማ ምልክቶች ተቃርቡ ዘመን ተብሏል። ተቃርቡ ዘማን ማለት የዘመን መቃረብ ነው። የዘመን መቃረብ ለሚለው ትንተና ያስፈልጋል። የዘመን መቃረብ ተቃርቡ ዘማን ወይንም globalization የሚባለው ነው። globalization ማለት ምንድነው? ዓለም አንድ መንደር መሆኗ ዓለም አንድ መንደር መሆኗ። ስለዚህ እኔ አሁን ከእናንተ ጋር በአካል አይደለሁም፣ ግን ድምፄን እየሰማችሁ ነው። እኔ ያለሁበት ቦታ እናንተ ያላችሁበት ቦታ የተለያየ ነው። ከፊሉ ከአሜሪካ ይገባል፣ ከፊሉ ከካናዳ ይገባል፣ ከፊሉ ከ South Africa ይገባል፣ ከፊሉ ደግሞ ከአረብ ሀገር ይገባል፣ ከፊሉ ደግሞ ከሩቅ ምስራቅ ከማሌዥያ ከምን ይገባል ከፊሉ። ስለዚህ እኛ ሁላችንም እንዲህ ተቀራርበን በአንድ room ውስጥ ተሰባስበን እኔ ስናገር እናንተ ስታዳምጡኝ በድሮ ዘመን ያልተከሰተ ነገር አሁን እየተከሰተ ነው። ስለዚህ በድሮ ዘመን አንድ ችግር ሲፈጠር ወይ የሆነ ብስራት ሲመጣ ለገሌ ንገሩት ለማለት ቀናት ይፈጅ ነበረ። በአሁን ጊዜ ግን በደቂቃው ደቂቃዎች ሳይሆን ኦንላይን ተብሎ ማለት ነው። ኦንላይን ማለት مباشر ሆኖ ወዲያው ሲሆን ያየዋል እና በአለም ላይ مباشر የሆኑ ነገሮችን live የሆኑ ነገሮችን ቁጭ ብለን እንመለከታለን። ስለዚህ ድሮ ዘመን የሚወስድ ነገር አሁን ደግሞ ሲቀርብ ማለት ነው። በግመል በግር የሚኬድ የነበረው መንገድ በግመል በበቅሎ ይኬድ የነበረው መንገድ አሁን በአውሮፕላን ሲኬድ ይሄ ተቃሩቡ ዘማን ይባላል። የቂያማ ምልክት ነው። ነብዩ ሰለላሁ ዐለይሂ ተቃሩቡ ዘማን በሚባል ምርጥ በሆነ አገላለጽ ነው የገለጹት ማለት ነው። ይሄ ማለት ምንድነው? ተፊሩ ሰነቱ ከሰህሪ ልክ አመት እንደ ወር ወሸህሩ ከእስቡዕ ወር ደግሞ እንደ ሳምንት ወልስቡኡ ከየውም ወየውም ከሰዓ ሳምንት እንደ አንድ ቀን አንድ ቀን እንደ አንዲት ሰዓ አንድ አንድ ሰዓት ይሆናል። ይሄ ማለት ተቃርቡ ዘመንን የተረጎሙበት ነው። ተቃርቡ ዘመን ግን ሁሉ ሲባል globalization ወይንም ዓለም አንድ መንደር ሆናለች የሚለውን አስታውሱ። ከዚህ ቀጥሎ ደግሞ كثرة الأموال ከዚህ ቀጥሎ የቃማ ምልክት كثرة الأموال ነው፣ የገንዘብ መብዛት ገንዘብ ይበዛል፣ እጅግ በጣም ይበዛል። ይሄ ማለት ምንድነው? ሚሊዮን፣ ቢሊዮን፣ ትሪሊዮን እስከመባል ይደርሳልና በጣም ትላልቅ አስፈሪ የሆኑ ባጀቶችን እንሰማለን። እና ሀብት የሚባለው ነገር የዓለም ሀብት የሚባለው ነገር ይበዛል። ስለዚህ ቴክኖሎጂውን እዩ። አሁን እናንተ የምትኖሩበትን ቤት እዩ፣ የምትይዙትን ሞባይሎች እዩ፣ የምትጠቀሙበትን ላፕቶፕ እዩ። እንዲህ የተባለ በአለም ላይ ማል የሚባለው ነገር እጅግ ይበረከታልና ይህ كثرة الأموال ይባላል። ከዚህ ቀጥሎ ግን የቂያማ ምልክትን የሚያብራራው وإعانة الزوجة زوجها بالتجارة አንዲት ሴት በስራ ባሏን ላግዝ ማለቷ ነው። ይሄ ማለት እንደ negative አይደለም የሚታየው ሙሻረከቱ ንስወቲ ፊ መይዳኒ አማል ርጃል ሴቶች የወንዶችን ቦታ መጋፋታቸው ሴቶች የወንዶችን ቦታ ይጋፋሉ ይሄ ማለት ምንድነው? እንደ እስላም እንደ ኢስላም normally normal የሆነው ነገር ወንዶች ወጥ የሚባል ነገር ወንዶች ናቸው ወጥ የሚባል ነገር ወንዶች ናቸው የሚችሉት። ወጥ የቤት ወጪ ወንዶች ናቸው መቻል አለባቸው። normal case ኡ ማለት ነው። normal case አገራማም ሲሆን በ normal case ስለዚህ የቤት ወጭ ወንድ ነው የሚችለው። አንደኛ የቤተሰቡን እንክብካቤ safeguard ማድረግ ከላይ ሆኖ እንደ ጥላ ማገልገል የወንድ ስራ ነው። ከባባድ ስራዎችን እንደ ጦርነት ይመስል ፖሊስነት፣ ዘብነት እነኚህ ነገሮች የሚሰራው ወንድ ነው። ሴቶች በኢስላም home makers ነው የሚባሉት። home makers። ስለዚህ ይህን ነገር መርሳት የለብንም። home makers ነው የሚባለው። home makers ማለት እቤትን የሚሰሩ ማለት ነው። እቤትን የሚሰሩ እቤትን ማዘጋጀት ማለት ቀላል ነገር አይደለም። ቀላል ነገር አይደለም። አንድ research ተሰርቶ home making ብቻ ማለት ነው። home making ማለት ቤትን ማዘጋጀት፣ ለባል የሚሆኑ ልብሶችን ማዘጋጀት፣ ምግቦችን ማዘጋጀት፣ ለልጆችም ብቻ ቤትን ማሰናዳት አንድ research ተሰርቶ በአሜሪካ ቢያንስ ለአንድ ሴት home maker በመሆኗ 500 ሺህ ዶላር በአመት ሊከፈላት ይገባል የሚል ደርሰዋል። home maker በመሆኗ ስለዚህ ወንዶችም ይህን ነገር ተረድተው ለሴቶች home maker በመሆናቸው ትልቅ value ሊሰጣቸው ይገባል። ስለዚህ ሴት ልጅ ከቤቷ ስትወጣ ቤት ሲራቆት ሚስት መሆን አትችልም፣ የልጆች እናት መሆን አትችልም። ስለዚህ ማህበረሰቡ ይናጋል። ዛሬ አውሮፓ ላይ የተከሰተው ቀውስ ሴቶች home maker መሆን ስላልቻሉ ነው። አሜሪካ ላይ የተከሰተው ቀውስ home maker መሆን ስላልቻሉ ነው። አሜሪካና አውሮፓ ላይ የሚያድጉ ልጆች ስብዕናቸው የተበላሸ ነው የሚሆነው። ለምን ሲባል ለምን ሲባል home maker ስለሌለ ማለት ነው። ለሰራተኛ ይተዋል። በአረብ ሀገር ሰራተኞች በርህራሄ በእንክብካቤ በእናትነት አያሳድጓቸውም። እንደውም አንዳንዶቹ የእንቅልፍ መድኃኒት እየሰጧቸው ልጆቹን ያገዝባቸዋል። ስለዚህ የእናትን ርህራሄ እንክብካቤ ያላገኘ ልጅ ደግሞ ጨካኝ ነው የሚሆነው። ስለዚህ ከስር የሚወጡ መርዛማ እባቦች ይሆናሉ ማለት ነው ልጆች ሀገር ተረካቢዎች ሳይሆኑ መርዛማ ተናዳፊ ዳቀወጥ ይሆናሉ እና ሴቶች ከቤት ወጥተው የወንዶችን ስራ ካልሰራን ማለታቸው ይሄ የቂያማ ምልክት ነው። በአሁኑ ዘመን ማለት ነው። አረብ ሀገር ተሰማርቶ ያለው ማን ነው? ሴቱ። ስለዚህ የሚጠቅመው ሴት መውለድ ነው እንጂ ሴት መውለድ ነው እንጂ ይባላል። ዳሩ ግን የቂያማ ምልክት ነው። ስለዚህ ሴቶች ወጥተው ውጭ ታግለው ሰርተው እንደገና ወንዶችን እንደገና ወንዶችን ሴፍ ጋር ተማድረጋቸው ይሄ ተገቢ አይደለም። ስለዚህ ነገሮች ይዛቡና ሴቶች የወንዶችን ስራ ካልሰራን አዳሪ ፖሊስ ካልሆንን ወታደር ካልሆንን ማሽን የምንገፋ ካልሆንን ይላሉ። መውለዳቸውን፣ ማግባታቸውን ቤት ማዘጋጃቸውን ረስተው ማለት ነው። እንደውም አንዳንዶቹ ጠጪዎች፣ አጫሾች ለሊት አዳሪዎቹ ሆነው እንዳለ social crisis ይከሰታል ለማለት ነው። خير። እሺ ጥያቄ إن شاء الله ሌላ pointless ነው ማለት አይደለም። ለፍ ነው ማለት አይደለም። ሴት ልጅ ከተማረች ሴት ልጅ ከተማረች ልጆችን ታስተምራለች። ሴት ልጅ ከተማረች ማህበረሰቡን ታስተምራለች። የሴት ልጅ መማር ለማህበረሰቡ ትልቅ ጥቅም ነው። ባጭሩ ሴቶች መማር አለባቸው። ቀላል ቀላል ስራ ለሴት ይሰጥና ከዛ በኋላ ከባድ ከባድ ስራ ለወንዶች ነው የሚሰጠው። ስለዚህ የኮምፒውተር keyboard የሚተይቡ ወንዶችን አስወጥቶ በቦታው ሴቶችን ተክቶ ወንዶችን ከባባድ ቦታ ሴቶችን ቀላል ቀላል ነገር soft software ኡ ላይ መመደብ ማለት ነው። software soft job soft soft ላይ መመደብ ማለት ነው። ይሄ ኸይራን አላኩል ሐልን ይሄ ገለበጥና የጣማ ምልክት ይሆናል ነው። ከዚህ ቀጥሎ እንቅላቡና ወተበድሉ መፋደል እንቅላቡና የሰዎች መገልበጥ መገልበጥ ማለት ምንድነው? ሰዎች አስተሳሰባቸው ይገለበጥና አረዳዳቸው ይገለበጣል። ይሄ ማለት እንቅላቡል መዋዝን ሚዛን ይከረበታል ማለት ሰዎች የማህበራዊ ጉዳዮችን የሚመዝኑበት ነገር ይገለበጣል። ሰዎች ማህበራዊ ጉዳዮችን የሚገነዘቡበት ነገር መከርበቱ ከ normal position ኡ መውጣቱና መገልበጡ የቂያማ ምልክት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል ረሱሉ ሰለላሁ ዐለይሂ ወሰለም ሰያቲ አለናሲ ሲኒን በሰዎች ላይ አመታት ይመጣሉ አሉ። ሂዳአት አሉ። ስለዚህ ሲኒኑ ሂዳአትን ሂዳአት ማለት ሰዎች የሚካካዱበት ወይንም ነገሮች የሚገለበጡበት ዘመን ይመጣል። ይሰደቁል ካዚብ ውሸታም እውነተኛ ይደረጋል። ወይከዘቡ ሷዲቅ እውነተኛው ደግሞ ዋሾ ይደረጋል። ወይኸወኑል አሚን ታማኝ የሆነ ሰው አጭበርባሪ ነው ይባላል። ወይአመኑል ኻኢን አጭበርባሪ ሌባ ወስላታ የሆነ ደግሞ ታማኝ ነው ይባላል። ወየንጥቁ ወይ ቢበቱ ወየንጥቁ ወይ ቢበቱ የሆኑ ሰዎች በማህበረሰብ ውስጥ እዚህ ግባ የማይባሉ አጭበርባሪዎች ማለት ነው for their black backdrop and mischievous behavior እጅግ ወስላቶች ከመሆኑ የተነሳ የተጣሉ የተወረወሩ ሰዎች ድንገት ተሹመው ትላልቅ ኢሹዎችን ጉዳዮችን አንስተው ይናገራሉ አይ ወርወይ ቢበቱ هو الرجل الكافي يتكلم في امر العامه በትላልቅ ጉዳዮች ላይ ተነስቶ አስተያየት ይሰጣል ለዚህ ምልክቱ አንድ ክሊፕ አይቼ ነበረ። የአህለ ሱና ፕሬዝዳንት ነኝ የአህለ ሱና ፕሬዝዳንት ነኝ ብሎ የሚናገረውን ሰውዬ ብታዩት የኢቃማ ምልክት ነው ነው የምትሉት በትክክል ማለት ነው። እዚህ ግባ የማይባል ሰው ለፖለቲካ ጥቅም ተብሎ ይሰቀልና የትላልቅ ሰዎችን ጉዳይ ሲናገር ይታያል። ከዚህ ቀጥሎ ከስረቱል ዑቁቅ ወቀጥኡል አርሃም ከስረቱል ዑቁቅ የበደል መብዛትና ወቀጥል አርሃም የዝምድና መቋረጥ ይላል። በደል መብዛት አሁን ካለንበት ሁኔታ በደል በዝቷል አልበዛም የሚባል ጥያቄ የሚያስነሳ አይደለም። ስለዚህ በደል ሰዎች በደልን እጅግ ተዳፍረው አገር እስኪታዘባቸው ድረስ አይን ያወጣ ያፈጠጠ በደልን ይሰራሉ። ስለዚህ ዑቁቅ የሚባል ነገር በደል በተለይ በተለይ ማለት ነው እናት አባትን መበደል ይሄ ዋሊ ዋሊዴን ነው የሚባለው። ግን ሰዎችን እንዳለ መበደል ደግሞ በአሁን ሰዓት በፍርድ ሂደት ላይ ያሉ ሰዎችን እስቲ እንመልከት፣ ወይንም ሌሎችን እስቲ እንመልከት። ስንት ንጹሃን ዜጎች እየተገደሉ ንጹሃን ዜጎች እየተገደሉ ዝም ይባላል ማለት ነው። ስለዚህ ቻይና ውስጥ ላላ ላለችው ቲቤት እኛ ነፃ እንድትወጣ እንፈልጋለን ብለው ተግተው ይሰራሉ። 50 60 ዓመት የታገሉ አገራችንን ተነጠቅን ያሉት ፍልስጤማውያን ግን እነርሱ ይሳቅባቸዋል ማለት ነው። ረጉድ ነፃነት እየተባለ ይሳቅባቸዋል። ይሄ በሀገር ደረጃ ነው። በግለሰብ ደረጃ እንደገና case ኦች ተራ የሆኑ የፍርድ case ኦችን ብንመለከት ዜናን እየሰማችሁ ነው። በደል እጅግ በሚገርም መልኩ በቃ ሰዎች በዝቶ በዝቶ እስኪለምዱት ድረስ ይበዛል። በደል የቂያማ ምልክት ነው። እንደገና ዝምድናን መቁረጥ ለገንዘብ ተብሎ እንደገና ለተራ ነገር ተብሎ መራራቅ ሰዎች ተራርቀዋል በአሁኑ ሰዓት። ስለዚህ ሞባይል በእጃቸው ላይ እያለ ስንት ዘመዶቻቸውን አይደውሉላቸውም። አንድ ሰፈር ሆኖ ወራት አይገናኙም እና ዝምድና መቋረጥ ሰዎች ለእናቶቻቸው ያላቸው እንክብካቤ፣ ለልጆቻቸው ያላቸው እንክብካቤ፣ ለዘመዶቻቸው ያላቸው እንክብካቤ ምን ያህል ነው? አውሮፓ ላይ አሜሪካ ላይ 18 ዓመት ከሞላ ሴት ልጅ ውጭ ትባላለች። ስለዚህ በቤተሰቦቻቸው ላይ ግዳጅ አይደለም። በኢስላም ግን ባል እስክታገባ ድረስ ነው። ብትፈታ እንኳ አሁንም እነሱ ጋር ነው የምትመለሰው። አባት እናት ባይኖሩ ወንድም ላይ አጎት ላይ ዋጅብ ይሆናል። ስለዚህ ዝምድናን መቁረጥ የሚባለው ነገር እጅግ ይበዛል፣ ቂያማ በሚደርስበት ጊዜ ማለት ነው።